ምዕራፍ ሰባት ከጎንደር ከተማ በጠዋት ቀደም ብዬ ጉዞ ጀመርኩ። ረጅምና አድካሚ ጉዞ ይጠብቀኛል። እንደ ቅዴ ከሆነ የሊማሊሞን ቁልቁለትና የተከዜን በረሃ ከሰዓት በፊት አቋርጬ ከሰዓት በኋላ የሽሬ ሜዳዎችን አልፌ አመሻሹ ላይ አክሱም ገብቶ ለማደር ነው። የጉዞ መዳረሻዬ አክሱም አቅራቢያ የሚገኝ ጥንታዊ ገዳም ነው። አምባ ጊዮርጊስ ከተማን ሳልፍ ፀሐይ ሙሉ ለሙሉ የወጣች ቢሆንም ሊማሊሞ አፋፍ ላይ ከምትገኘው ደባርቅ ቁርስ ለመብላት ፈለግኩ። ስለዚህ የወገራ ሜዳን እያደነቅኩ መንዳቴን ቀጠልኩ። ይህ አካባቢ እኔስ ሲሄዳለው ከአያሌው ብሩ አገር ጎፈሬው ተንዶ ተይዟል በማገር ተብሎ የተገጠመለት ነው። የሚገርመው የደጃች አያሌው ብሩ የትውልድ አካባቢ በጌ ምድር ጋይንት ቢሆንም የሰው ልጅ ሀገሩ ተግባሩና ምግባሩ እንደተባለው በጀግንነትና በቅንነት ያስተዳደሩትን ሀገር ወገራንና ሰሜንን የእርሳቸው ሀገር ተደርጎ እስከ መቆጠር አድርሶታል። በዚህ አካባቢ በእርሳቸው ስም የሚነገር ስነ ቃልና የተለመደ የዘፈን ግጥም አለ። ደጃች አያሌው የእቴጌ ጣይቱ ወገን ናቸው። በወቅቱ የማዕከላዊ መንግስት የስልጣን ሽኩቻ እቴጌ ጣይቱ ከባለቤታቸው ከአጼ ምኒልክ በጸና መታመን በኋላ አልጋውን ሙሉ በሙሉ ሊይዙ ፈልገዋል ተብለው ተገምተውና ተፈርተው ሳለ ስልጣን ወደ ልጅ እያሱ ዞረ። እቴጌቱ ወደ እንጦጦ ሲጓዙ በአይነ ቁራኛ ከሚታዩትና የስጋት ምንጭ ከሆኑት የጦር አበጋዞች ውስጥ አንዱ ደጃች አያሌው ነበሩ። በኋላም ልጅ እያሱ ተሽረው ራስ ተፈሪ ወደ ስልጣን ሲመጡ ልጅ እያሱን ለመያዝ ወደ ምስራቅ ዘምተው መኢሶ አካባቢ ከልጅ እያሱ ሰዎች ጋር ተዋግተው ድል አድርገው የተመለሱ ቢሆንም በራስ ተፈሪ ዘንድ ታማኝነትን አላገኙም። የሥልጣን ጉቡ ጥዞ የበጌ ምድር ገዥና የንግሥት ዘውዲቱ የሕግ ባል የነበሩት ራስ ጉግሳ በማዕከላዊው መንግሥት ላይ አመፁ። ራስ ጉግሳ የንግሥት ዘውዲቱ የሕግ ባል ሆነው ሳለ ንግሥቲቱ ሲነግሱ እርሳቸው ንጉሥ ተብለው ዘውድ መድፋት ሲያስቡ የማዕከላዊው መንግሥት መሳፍንቶችና መኳንንቶች ንግሥቲቱ ተንግዲህ ለሀገራቸውና ለሕዝባቸው በጾምና በጸሎት የሚማልዱ እንጂ በትዳር ውስጥ ሊቀብጡ አይፈልጉም በሚል ሰበብ ሰሜንኛውንና የእቴጌ ጣይቱን የወንድም ልጅ ራስ ጉግሳን ከአዲስ አበባ ገሸሽ ስላደረጓቸው ነበር። ራስ ተፈሪ ለረጅሙ የስልጣን ጉዟቸው ስጋት የሆኑትን የራስ ጉግሳን አመፅ በፍጥነት መግታት ነበረባቸው። ይህን ጦርነት እንዲመሩት የተደረጉት ደግሞ ደጃች አያሌው ነበሩ። ዋድላ ላይ በተደረገው ጦርነት ደጃች አያሌው ማዕከላዊውን መንግስት ወግነው ተዛማጃቸውን ራስ ጉግሳን ወግተው ድል አደረጉ። ራስ ጉግሳም በጦርነቱ ተገደሉ። አሳዛኙ ቅኔ ግን ራስ ተፈሪ ኃይለ ሥላሴ ተብለው ሲነግሱ የራስነት ማዕረግን ለእምሮ ኃይለ ሥላሴና ለሌሎች መኳንንቶች ሲሰጡ ደጃች አያሌውን መዝለላቸው ነበር። ይህም አልበቃ ብሎ በቤተ መንግሥቱ ግብር ሲገባ ቀድሞ የነበራቸው የፕሮቶኮል አቀማመጥ ደረጃው ተቀነሰ። በወቅቱ ደጃች አያሌው በእጅጉ ስሜታቸው እንደተጎዳ ይነገራል። ይህን ተከትሎ የወገራ አቀንቃኞች ይህንን የታሪክ ምጸት አያሌው ሞኙ ሰው አማኙ ሰው አማኙ አያሌው ሞኝ ነው እንደኔ ሰው አማኝ ነው ብለው ገልጠውታል። እስካሁን ድረስ በሚጥም ዜማ የሰርግና የድግስ ማድመቂያ ዘፈን ሆኖ ዘመናትን ተሻግሯል። ጣሊያን ኢትዮጵያን በ1928 ዓ ም ስትወር ደጃች አያሌው ለአውሮፕላን ድብደባ የሚመጥን ስልጠናን ጨምሮ በአንጻራዊ መልኩ የተደራጀ ስንቅ የነበረው ጦር አዘጋጅተው እንደነበር ሐኪማቸው የነበረው ስዊድናዊው ዶክተር ሃራልድ ኒስትሮም በያዘው ማስታወሻ ገልጦታል። ራሳቸው ደጃች አያሌውም የተዋጣላቸው የጦር መሪ እንደነበሩ መስክሮላቸዋል። በዚሁ ስዊድናዊ ሐኪም ማስታወሻ ላይ የሰፈረ አስደናቂ ታሪክም አላቸው። ጣሊያኖች ውጊያውን ወደ መሀል አገር ለመግፋት ሲያስቡ በወቅቱ በማዕከላዊው መንግስት ላይ ቅሬታ የነበራቸውን የአካባቢ ገዢዎችንና የጦር አበጋዞችን በመለየት ለማባበል ሞክረዋል። ጣሊያኖች ደጃች አያሌው በቀዳማዊ ኃይለ ሥላሴ ላይ ቅያሜ እንዳላቸው ጠንቅቀው ያውቁ ነበር። በዚሁ መሠረት አንድ የአረብ ነጋዴ በንግድ ሥራ ሽፋን ከኤርትራ የመረብና የተከዜ ወንዝን ተሻግሮ ወደ ደጃች አያሌው ብሩ ምሽግ ደረሰ። የመጣበትን መልእክትም በስውር ለደጃዝማቹ ገለጸ። ጣሊያኖች ደጃች አያሌው ከጦርነት ግንባሩ ራሳቸውንና ሰራዊታቸውን ካገለሉ የጣሊያን መንግስት የራስነት ማዕረግ ሰጥቶ አሁን የያዙትን የግዛት ሀገራቸውንና ተጨማሪ በጌ ምድርን አክሎ እንደሚያጸድቅላቸው መልእክተኛ አረብ ገለጸላቸው። ይህን ሐሳብ እንደ ድፍረት የቆጠሩት ደጃች አያሌው ብሩ በጣም ተበሳጩ። ይህንኑ መልእክት ለስዊድናዊው ሐኪማቸው ጠርተው ሲነግሩት እንዲህ ብለው ነበር። ጣሊያን እንዴት ቢገምተኝ ነው እባክህ? እርግጥ ነው ከንጉሰ ነገስቱ ዘንድ ቅያሜ አለኝ። ከአንድ ሁለት ጊዜም ቃላቸውን አጥፈው ልቤን አሳዝነውታል። ይሁን እንጂ ሀገር ሌላ፣ ንጉስ ሌላ፣ ህዝብ ሌላ፣ ኃይለ ስላሴ ሌላ። እንዴት በዚህ ወቅት ሀገሬንና ህዝቤን ይከዳል ብሎ ይገምቱኛል? ብለው በታላቅ እልህና ብስጭት እንደነገሩት ዘግቧል። በእርግጥም ይህች ሀገር በየዘመኑ ለፍትህ ያደሩ ከራሳቸው በላይ የሚወዷት ጀግኖች እንደነበሯት አይጠረጠርም። አያል በጎንደር ሽርን በል ብሎኝ ነበር ብላ የተቀኘችው ዘፋኝም ተርታ ነገር አለመሆኑ የገባኝ ያኔ ነበር። ደባርቅ ከተማ ሊማ ሊሞ አፋፍ ላይ የምትገኝ ከተማ ስትሆን ወደ ሰሜን ብሔራዊ ፓርክ ለሚሄዱ ቱሪስቶች ማረፊያ ናት። አሁን አሁን የቱሪስቱን ፍሰት መጨመር ተከትሎ ራሷን ለማንቃት እየሞከረች ይመስላል። አልፎ አልፎ ፎቆችን ሰርታ ወደ ላይ መንጠራራት ጀምራለች። ከቱሪስት ማረፊያ ከሆኑት ሆቴሎች አንዱ ጋር ገብቼ ከበድ ያለ ቁርስ በላው። የመኪናዬንም ከርስ ማዲያ ገብቼ ሞላው። ከተማዋን ለቅቄ የሊማ ሊሞ ቁልቁለት አፋፍ ላይ ስደርስ በስተ ምስራቅ እኔ በልጥ እኔ በልጥ እያሉ ፉክክር የያዙ የሚመስሉት የሰሜን ተራሮች ከጸለምት ጀምረው ወደ በየዳ የሰማይን ጣሪያ የሚታከኩ ይመስላሉ። ወደ ምዕራብ የአዲ ቃይ የጠገዴ፣ የወልቃይትና መላው የተከዜ በረሃ አይን ያማል። ይህን የሰሜን መልክዓ ምድር የተመለከቱ ምዕራባዊ ተጓዦች the playground of gods ብለውታል። የአማልክት የገበጣ መጫወቻ ምድር ለማለት ነው። ደባርቅ ከተማ በ2900 ሜትር ከባህር ወለል በላይ የምትገኝ ሲሆን ተከዜ ድልድይ ላይ ደግሞ 850 ሜትር ነው። 2000 ሜትር ወይም 600 ፎቅ ያለው ህንፃ ላይ እንደመውረድ ማለት ነው። የኒማሌሞ ቁልቁል ቁልቁለት የመኪና ማሽከርከር ልምድንና ድፍረትን የሚጠይቅ ፈታኝ መንገድ ነው። እንደ ዘሃዘጊ እየተመላለሱ በዚያውም ከፍታ እየቀነሱ መውረድን ይጠይቃል። የወለዱት ባይሞት ያመኑት ባይከዳ ሊማሊሞ ገደል ይሆን ነበር ሜዳ ተብሎ የተገጠመለት ሊማሊሞ በመንገዱ በስተ ምዕራብ በኩል ለማየት የማያስደፍርም ጭምር በመሆኑ ነው። ማለቂያ የሌለው የሚመስል ገደል ከዛፎቹ ሽፋን አምልጦ ሲታይ አናት ያዞራል፣ ሆድ ያባባል። ይህን ሳይ ከፈለክ በሊማሊሞ ገደል ማቋረጥ ትችላለህ የሚለው አባባል ከፈለክ ገደል ግባ እንደማለት ሆኖ ተሰማኝ። ያም ሆኖ የሊማሊሞ ገደል የሚማርክ የደን ሽፋን አለው። ደን የሀገር ልብስ፣ የሀገር ካባ፣ የሀገር ጸጋ ነውና ሊማ ሊሞን ከአስፈሪነቱ ይልቅ ግርማ ሞገስ አላብሶታል። እናም የአካባቢው መልክዓ ምድር ውበት በልጦብኝ ነው መሰል ያለምንም ችግር ሊማ ሊሞን ጨርሼ ከደልዳላው ስፍራ ድብ ባህር ደረስኩ። ቁልቁል መውረድ በጨመርኩ ቁጥር ሙቀቱ እያየለ መጣ። ወደ ታሪካዊውና ቅዱሱ ገዳም ዋልድባ የሚወስደው የእግር መንገድ መጀመሪያ የሆነችውና አትገኝም እንጂ ከተገኘችማ ሊማሊሞ በታች እንዴት ነች ዛሪማ የተባለላት ትንሽዬ ከተማ ዛሪማ ደረስኩ። እንዲህ አይነት ግጥሞችን ዘፈኖችንና ሽለላዎችን ሲሰማ መቼም ሀገራችንንና የተወለድንበትን አካባቢ ስንወድና ስናንቆለጳጵስ ወደር የለንም። ታዲያ ምን ያደርጋል? የፍቅራችንን ያክል ሀገር ለመለወጥ ሲሆን የስራ ትጋት ይጎድለናል የሚለውን የዶክተር ክብረ በዓል ንግግር አስታውሼ ከት ብዬ ሳቅኩ። ቅዝቃዜዋ የሚያኮማትረው ደባርቅ ትዝቷ ሳይጠፋ በ30 ኪሎ ሜትር ርቀት ላይ ቆላማዎቹ አዲርቃይና ማይጸመሪም ደግሞ በቅናት ይመስላል ለደባርቅ የተለበሰውን ልብስ ከላይ ላይ ያስወልቃሉ። ማይጸምሪ ስደርስ ከረፋዱ አምስት ሰዓት ከሰላሳ ሆኗል። ሙቀትና ወበቁ አይጣል ነው። ቀዝቃዛ ውሃ ገዝቼ ግማሹን ራሴ ላይ አፍስሼ ግማሹን እየጠጣው ወደ ተከዜ ወረድኩ። ግራና ቀኝ የዕጣን ዛፍ የሞላበት የበረሃ ደን አልፌ እንደ መቀነት ከሚተጣጠፈው ተከዜ ወንዝ ላይ ስደርስ ምድሩ ነዷል። ወይ የፈጣሪ ስጦታ! ራስ ደጀንን በዕዳ ላይ በረዶ አልብሰህ እዚህ ደግሞ ተከዜን በዋይ ግርማ ታስፎክረዋለህ አልኩ። ይህ ሁሉ የመልክዓ ምድር መለዋወጥ የሚከሰተው በወፍ በረራ በ40 ኪሎ ሜትር ልዩነት ነው። እንደዚህ አይነት የመልክዓ ምድር ለውጥ አውሮፓ ውስጥ ለማየት ከኒዘርላንድ ተነስቶ ጀርመንን አቋርጦ ስዊዘርላንድ ገብቶ የአልፕስ ተራሮችን መውጣት ያስፈልጋል። የሦስት ሀገር ቪዛ ይጠይቃል ማለት ነው። እዚህ ልብ ካለህ ጃሎ እያልክ በቀበሌ መታወቂያ ብቻ ከተገዜ ተነስተ በአዲርቀ አድርገህ ጸለምትን ተቃንተህ በዳራስ ደጀን መድረስ ብቻ ይበቃሃል። የተከዜን ወንዝ ተሻግሬ እንደገና ከፍታ መውጣት ጀመርኩ። የመኪናው ጎማ መቀርናት ይዟል። የመኪናው መሪ ሳይቀር እጅ ይጠብሳል። መኪናዬ ከሙቀቱ ጋር ተዳምሮ ከፍታ መውጣቱ አዳገታት መሰል አልፎ አልፎ ታቃስታለች። ዳገቱ መገባደጃ ላይ እንዳባጉና የተባለችውን ከተማ አልፌ አንድ አምስት ኪሎ ሜትር እንደነዳው ጥቂት ቤቶች ያሉበት አካባቢ ስትደርስ ድንገተ መኪናው ሞተር ጠፍቶ ጉልበቱ አቅመ ቢስ ሲሆን ታወቀኝ። በፍጥነት ወደ ዳር ወጣ አድርጌ በፍጥነት አቆምኳት። ከፍተኛ ጢስ ከመኪናዋ የሞተር ኮፈን ሲወጣ ተመለከትኩ። በፍጥነት ወረድኩና ኮፈኑን ከፍቼ ሳይ ራዲያተሩ ጭስ መሳይ እንፋሎት በኃይል እያወጣ እንደሆነ ተረዳው። ይህ ፈጣሪ አለህ የፈራሁት ደረሰ አልኩ። ሕፃናት እየተሯሯጡ መጡና ከበቡኝ። ዋይ እንታይ ኮይና እዛ መኪና፣ ይህች መኪና ምን ሆነች? ዋይ ደኺምዋ እዩ ደክሟት ይሆናል እየተባባሉ ይሳሳቁ ጀመር። በቅርብ ርቀት አልፌው የመጣሁት ማርቼዲስ የጭነት መኪና ትዝ አለኝና እርሱን መጠበቅ ያዝኩ። ምሽቱ መቃረቡም ጭንቀቴን ከፍ ቢያደርገውም አማራጭ አልነበረኝም። እስከዚያው ከልጆቹ ጋር እኔ በተሰባበረ ትግረኛ፣ እነርሱ በተሰባበረ አማርኛ ጨዋታ ጀመርን። ቀኑ ወደ 11 ሰዓት እየተጠጋ ነው። ከግማሽ ሰዓት ጥበቃ በኋላ ማርቸዲስ መኪናው እያገሳ ደረሰ። የእጅ ምልክት ሳሳየው ሹፌሩ ጥግ ይዞ ቆመ። በሹፌሩ በኩል ጠጋ አልኩና እባክ መኪና የተበላሸብኝ፣ ከማሽከርከር ውጭ ደግሞ የመካኒክነት እውቀት የለኝም ስለው ከረዳቱ ጋር ከመኪናው ዱብ ብለው ወረዱና ወደ እኔ መኪና መጡ። ዋይ ራዲያተሩ ሀፍልቶ ነው፣ የሙቀቱን gauge አልተከታተልከውም ማለት ነው አለና gauge ኡን ሲያየው ከፍተኛ ሙቀት ከሚያሳየው ቀይ መስመር የመጨረሻ ጥግ ደርሷል። በአሮጌ ፎጣ የራዲያተሩን ክዳን አላሉና በረዥም እንጨት ራቅ ብለው ሲከፍቱት በከፍተኛ ሙቀት ራዲያተሩ አቀረሸ። የፈላ ውሃ ፈሶ ሲያልቅ በፎጣው ጠራረጉና እንዲቀዘቅዝ ከፍተው ተዉት። ውሃ ሞልቼ ጉዞዬን ብቀጥልስ አክሱም መግባት ነበረብኝ አልኳቸው። አይሆንም አይሆንም፣ አሁን እንዲህ እንደጋለ ቀዝቃዛ ውሃ ብትጨምርበት የሲሊንደሩ ሄዱ ይቃጠላል አለ ሹፌሩ። ታዲያ ምን ተሻለኝ አልኩት በጭንቀት። ያለ አማራጭ መኪናው ሙሉ በሙሉ እስኪቀዘቅዝ ጠብቆ ውሃ መምላት ነው። ቢያንስ ሁለት ሰዓት መጠበቅ ያስፈልጋል አለኝ። እንዴ እንደዚያ ከሆነማ ይመሽብኛል አልኩት። እንግዲህ ያለው አማራጭ መኪናውን ቆላልፈህ እዚሁ ትተህ ከእኛ ጋር ሽሬ እንሂድና አድረህ ጠዋት መተ መውሰድ ነው። አለበለዚያ ደግሞ ሲል አለበለዚያ ደግሞ ምን አልኩት። አለበለዚያ ደግሞ ያው እንደ በረህኛ ሹፌር ከዚሁ ከመኪና ላይ ማደር ነው አለኝ ፈገግ ብሎ። የሰው መኪናማ መንገድ ላይ ትቻ አልሄድም፣ እንደፈረደብኝ እዚሁ አድራለሁ እንጂ ብዬ እነርሱን አመስግኝ የሸኘዋቸው ጀንበር በምዕራብ በኩል ደም ለብሳ ከሽሬ ተራሮች ጀርባ ልትወሸቅ ትጣደፋለች። እርሷ ማንም ሜዳ ላይ ቢቀር ደንቶ አይደለምና የበረሃ ጓደኞቼ የሆኑትን የከበቡኝን ልጆች ስመለከት የትም እንዳልወደቅ ተገነዘብኩ። ቢያንስ እነዚህን ቦቅቅላዎች የሚበሉትን በልቼ በሚተኙበት ቦታ ላይ ተኝቼ ለማደር መሳቀቅ እንደሌለብኝ ወሰንኩ። ልጆች ከየትኛው ቤት እጄ ማደሪያ ብጠይቅ ይሻላል አልኳቸው። እንደተማከሩ ሁሉ አብዚ ገዛ አዳይ አብረህት አሉኝ። የመኝታ ከረጢቴንና ቦርሳዬን ይዤ መኪናውን ቆላለፍኩና በልጆቹ መሪነት ወደ አዳይ አብረህት ቤት አመራው። እንደ አብዛኛው የትግራይ የገጠር ቤቶች በሚያምር የድንጋይ ግንብ ተሰርቶ ጣራው ወፋፍራም ግንድ ከተረበረበበት በኋላ ከላዩ ላይ አፈር ተደልድሮ መሬት መስሎ ከሚሰራው ጣራ የተዋቀሩ ቤቶች መካከል ከዋናው የመኪና መንገድ ዳር ወዳለች ቤት ወሰዱኝ። ሁሉም ልጆች እየተሻሙ አደይ አደይ አሏቸው። በግምት ወደ ስልሳዎቹ ዕድሜ የሚጠጋቸው ሽበት የወረረውን ጸጉራቸውን ቁንዳ ላይ ተሰሩ ቀይ ፊታቸው ተሸብሽቦ የኑሮ ዳገታቸውን የሚያመለክት እናት ምን ሆናችሁ ልጆች እያሉ ወጡ። ተለቅ ያለው ልጅ እኔን መኪናዋን በየተራ እያመለከተ መኪናው ተበላሽታበት ማደሪያ ፈልጎ ነው አላቸው በትግረኛ። አዲያ ብረህት ደረታቸውን እየደቁ ዋይ አነ አታወዲ ሂጂኮ እኮ አዲሃ ይጨነቅ ይህለዋ እኔን ይህኔ እኮ እናትህ እየተጨነቁ ይሆናል አሉና መጥተው አቅፈው ሳሙኝ። የመኝታ ከረጢቴን ተቀብለው ናግባ ናግባ እያሉ ወደ ቤት ይዘውኝ ገቡ። ልጆቹም ተከታትለውኝ ገቡና አንድ ጥግ ተኮልኩለው ቁጭ ብለው አይን አይኔን በስስት ያዩኝ ጀመር። የአደይ አብረህት ቤት ጽድት ያለች ናት። ዕቃ ማስቀመጫ ጓዳ ያላት ሲሆን ዋናው ክፍል ዙሪያውን መደብና በአንድ በኩል ምድጃ አለው። ከጭቃ የተሰራና ቁመቱ 70 ሳንቲሜትር የሚሆን የዱቄት ማስቀመጫ ጉስጉሻ ወደ ጓዳ መግቢያ በሩ ላይ ተቀምጧል። አንድ እግሩ የተዛባ ጠረጴዛ ላይ የሻይ ብርጭቆዎች፣ የአረቄ መለኪያዎችና የምኒልክ ኩባያ የሚባሉት የጠላ መጠጫዎች ተደርድረዋል። ምድጃው ላይ አሮጌ የሻይ በራር ተጥዶ የፈላው ሻይ እንፋሎት ክዳኑን ያንከበክበዋል። አደይ ሻይ አረቂና ጠላ እየሸጡ የሚተዳደሩ መሆኑን መገመት ቻልኩ። አደይ እባኮት ለእነዚህ ልጆች ለሁሉም ሻይ ይስጡልኝ አልኳቸው። ዋይ አንተ ለራስህ መንገደኛ አይደለህ አሉ። ወጪ የሚበዛብህ መንገደኛ ነህ ማለታቸው ነው። ልጆቹም ተቀብለው ይአህልና ጸግቢና አሉ። ግዴለም ግብዣ ነው፣ ሰው ሲጋበዝ ጠግበናል አይባልም አልኳቸው። አደይ ለሁሉም ሻይ ቀርተው ሲጨርሱ ዳቦ ካለ ቢጨምሯቸው አልኳቸው አደይ ጓዳ ገቡና የዳቦ ማስቀመጫ ከሰበዝ የተሰራ ባለ ክዳን እግር የሌለው መሶብ ወይም መሆዶ ይዘው መጡና ክዳኑን ከፍተው ለሁሉም ማደል ያዙ ከአንድ አምባሻ ላይ በስርዓት የተዘጋጁና የተቆረሱ የአምባሻ ክፋይ ወይም pie ናቸው ሁሉንም አዳርሰው አንድ ልጅ ሲቀር አምባሻው አለቀ ዋይ አለቀ ተካፈሉ እንጂ አሉ አደይ ሁሉም ለቀረው ልጅ እየቆረሱ ሰጡ። የሚገርመው ከሁሉም የበለጠ የደረሰው መሰለኝ። ለማንኛውም እየተሳሳቁ አምባሻቸውን በሻይ እያማጉ በልተው ሲጨርሱ ምሽቱ ተቃርቦ ላይን ያዝ እያደረገ ነበር። ልጆቹ ተነስተው እኔን ጋሽ የቀን የልና አደይን ደግሞ አደይ አብረህት ደሃን ደህር እያሉ ሲወጡ በጠዋት እንድትመጡ እንድትረዱኝ አልኳቸው። ያው ጓደኛነታችንን ለማጥበቅ ብዬ እንጂ እንደ እውነቱ ከሆነ የሚያግዙኝ ነገር አልነበረም። ጨለማው እየነገሰ ሲመጣ የአደይ አብርህት ቤት ከጽዳቱ ይልቅ ጥቁረቱ፣ ከጥላው ይልቅ የጨለማው ግርማ የሚከብድ ስሜት ይፈጥራል። ከምድጃው የሚወጣው በጢስ የጠወለገው የእሳት ፈገገንና ማዶ ግድግዳው ላይ ተሰቅላ ጨለማ ከሚሳለቅባት የኩራዝ ብርሃን ጋር ያን ያክል የሚያወላዳ ብርሃን አይገኝም። አደይ የሻይ በራዱን ከምድጃው አንስተው ትንሽዬ ብራት ምጣድ ከጓዳ አምጥተው አጥበው ጣዱ። ጎድጓዳ የፕላስቲክ ሳህን እንዲሁ አጥበው አዘጋጁና ከዱቄቱ ጉስጉሻ እጃቸውን ከተው በፍኛቸው ዱቄት እያወጡ ከሳህኑ ላይ አድርገው ማብካት ጀመሩ። ለእኔ አምባሻ ለመጋገር እንደሆነ ተረዳው። ወዲያው ልጆቹን በምሽት ሻይና ዳቦ ጋብዤ አደይን ከቅድ ውጭ እንዳደረግኳቸው ገባኝ። ይሄኔ ለእኔም ለእርሳቸውም እነዚህ አምባሻዎች በቂዎች ስለነበሩ አሁን በጨለማ ከእሳትና ከጭስ ጋር አይታገሉም ነበር ብዬ በጣም ተጸጸጥኩ። ይተዉት ብላቸው አንዳች የሚበላ ነገር ሳይሰጡኝ ለማሳደር የእናት አንጀታቸውን እንደማይፈቅድ አውቃለሁ። ከሁሉም በላይ አእምሮዬን የፈተነው ጉዳይ ግን ዱቄቱን ለማውጣት እጃቸውን ሲያስገቡ ከዱቄቱ ማስቀመጫ ዕቃ ወይም ጉስጉሻ ቁመት አንጻር ሳየው ዱቄቱ እያለቀ እንደሆነ መገመቴ ነበር። ሳልታሰብ መጥቼ የኒህን አዛውንት እናት ዱቄት እያራቆትኩ እንደሆነ ተሰማኝ። ለመሆኑ እንዲጠብ እርግፍ ብለው አስተናግደውኝ ነገ አስታውሳቸው ይሆን ብዬም ራሴን ጠየቅኩ። አደይ እፍኝ ከማትሞላ ዱቄቷ ቀድማ ጋግራ ለነቢዩ ኤልያስ የሰጠችውን የሰራብቷን መበለት መስለው ታዩኝ። ደግነታቸውን አድንቄ ሳልጨርስ የእኔን ማንነት ሳስበው ፊቴ በሐዘን ተጨማደደ። አደይ ዱቄቱን አውጥተው ዘወር ብለው ሲመለከቱኝ ሁኔታዬን ተገንዝበውት ኖሮ ምን ነው ምን ሆንክ ወደይ ሲሉኝ በድንጋጤና በፍጥነት እረ ደህና ነኝ አደይ አልኳቸው። እርሳቸው ስራቸውን ሲቀጥሉ እኔም በሐሳብ ባህር ውስጥ ሰመጥኩ። የጀመርኩት ሐሳብ ስለጎተተኝ ስልኬ ላይ ያለውን የመጽሐፍ ቅዱስ app አውጥቼ ተመለከትኩት። በመጽሐፍ ቅዱስ እንደተተረከው ኤልያስ የተባለው የእግዚአብሔር ነቢይ ወደ አንዲት ባልቴት ቤት ሄዶ እንጎቻ አንጉችልኝ ይላታል። ሴትዮዋም የእግዚአብሔር ሰው ሆይ በቤቴ ለእኔና ለልጄ ብቻ የምትሆን እፊን ዱቄትና እንጥፍጣፊ ዘይት ነው ያለኝ፣ እርሷኑ በልተናት ልንሞት ነው አለችው። እርሱም መልሶ እኮ ቢሆንም አስቀድመሽ ለእኔ አንጉችልኝ አላት። እርሷም የእግዚአብሔር ሰው ነውና ከእርሷና ከልጇ አስበልጣ አንጉታ አቀረበችለት። የእግዚአብሔር ነቢይ ኤልያስም እንጎቻውን በልቶ እንዳበቃ የዱቄት ማድጓንና የዘይት ማሰሯን ባረከላት። ከዚያን ጊዜ ጀምሮ ዱቄቱ ከማድጋው አላለቀም፣ ዘይቱም ከማሰሩ አልጎደለም ይላል። አንብቤ ስጨርስ አዲያ አብኩተው እየጋገሩ ነበር። የእርሳቸውን ፍቅርና ልግስና እያየው ራሴን መውቀስ ጀመርኩ። አደይ እርሱ እንደዚያች መበለት ኖት፣ እኔ ግን ነቢዩ ኤልያስን አይደለውም። ያጎደልኩትን የዱቄት ማድጋና የዘይት ማሰሮ በላይ በላዩ የሚያበረክት ኃይል ወይም ጸጋ የለኝም። አራቁቼ ከመሄድ ውጪ ሌላ ምን እፈይዳለሁ አልኩና በልቤ ሐዘን የከበደ። አደይ ከጭስና ከጨለማ ከእሳት ወላፍንና ከእርጅና ጋር ታግለው የሚጣፍጥ ቂጣ ጥቅጥቆ በበርበሬና ድልህ በቅባኑ ቀብተው አበሉኝ። አብዛኛውን ለእኔ ሰጥተው እርሳቸው ትንሽ ቆርሰው ቀመሱ። የጨለማው ክብደት የአደይ አጠቃላይ ኑሮ እድሜያቸው ብቸኝነታቸውና ደግነታቸው ተቀላቅሎ አእምሮዬን በትልቅ መዶሻ ይወቅረው ጀመር። አደይ እንዳጫወቱኝ ሁለቱ ወንዶች ልጆች ነበሯቸው። ባለቤታቸውን በህመም ሁለቱን ልጆቻቸውን ደግሞ በጦርነት ተነጥቀው ያለ ደጋፊ ጧሪና ቀባሪ ቀርተው አውላላ ሜዳ ላይ እርጅናና መዘዙን ከድህነት ኑሮ ጋር ይጠብቃሉ። ከመደቡ ላይ የመኝታ ከረጢቴን አንጥፌ ጋደም አልኩና ለራሴ ማውጋቴን ቀጠልኩ። ለመሆኑ የኒህን እናትና መሰሎቻቸውን ሕይወት ከዚህ የጨለማ ኑሮ የሚያላቅቃቸው ማን ነው? በድሆች ስም በተለገሰው scholarship ተምሮ CV ን እያሳበጠ የሚኖር የእኔ ቢጤው ደልዳይ ግብዝ ባለሙያና ምሁር ነኝ ባይ ስንዘር ያክል ሰርቶ የክንድ ያክል የሚደሰኩር ፖለቲከኛ በሞላባት ሀገር የእነዚህ እናቶች ሕይወት እንዴት ይቀየራል? የሚል የፈጠጠ ጥያቄ ራሴን ከጠየቅኩ በኋላ ሌላ ሰው የጠየቀኝ ያክል ደነገጥኩ። አእምሮዬ ባደይ ኑሮ ክፉኛ ተሰቃየ። የህሊና ውቀሳውን የምችለው አልሆነም። እኔስ የእነዚህ እናቶችና መሰሎቻቸው ህይወት እንዲቀየር በዘመኔ ምን አስተዋጽኦ አበረከትኩ የሚለው ጥያቄ መልስ የማገኝለት አልነበረም። ከሌጣ የአፈር መደብ ላይ በመተኛቴ ከሚሰማኝ ጉርባጤ ጋር ተዳምሮ እንቅልፍ የሚታሰብ አልነበረም። በዚህ ሰዓት የሚያስፈልገው አእምሮን የሚያደነዝዝ ህሊና ውስጥ የሚንጫጫውን ወቀሳ ጸጥ የሚያደርግ ነገር ነው። አደይ አልኳቸው። አቤት ወደይ አሉኝ። እባኮ አረቂ ስጡኝ አልኳቸው። ዋይ ከብረሃ ውለህ ንምንተ አይ ረቂ አሉኝ። ሆዴን ቁርጦኝ ነው አልኳቸው። አደይ አመመኝ ስላልኳቸው እየተጨነቁ ቀድተው ሰጡኝ። መለኪያውን ተቀብዬ በደንብ ሳባ አደረግኩት። አረቂ ውስኪ ብላክ ሌብል ጉርቫይዘር ወይም ቮድካ ብለህ ስሙን ብትቀያይረው ከተራ ቤት ወይም ሸራተን አለበለዚያም ሂልተን ሆነ በክርስታል ብርጭቆም ተጠጣ በመለኪያ እውነተኛ ስራው የህሊና ጥዝጣዜን ለመርሳት የበደል ቁስልን ለማደንዘዝ እንጂ ውስኪ ጠጣው ብሎ ደረጃን ከፍ ለማድረግ መፎከር ባዶ ጉራ ነው። እንዲያውም ለህሊና ቁስል ማስታገሻ ከሆነ ኦርጋኒክ የሆነው የሀገር ቤት አረቂ በቁርጡ ይሻላል የሚለውን የዶክተር ክብረ በዓል ትችት እያስታወስኩ ጭልጥ አደረግኩት። አረቂው ከቀኑ ድካም ጋር ተዳምሮ ራሴን እያጃጃልና እያንገላጀጀ ለእንቅልፍ አሳልፎ ሊሰጠኝ ሲደራደር ታወቀኝ። የታባህ አልኩት እኔነቴን። ለእንዳንተ አይነት አውደልዳይ ምሁር ነኝ ባይ በመኝታ ሰዓት ጣፋጭ ትርክትና ተረት ሳይሆን የሚነገረው በህሊናው ቀሳ መዶሻ ኮርኩሞ በአልኮል አደንዝዞ ማስተኛት ነው ይልሃል ዶክተር ክብረ በዓል አልኩና ለራሴ ነገርኩት። እንዳይነጋ የለም ነጋና በጠዋት ተነስቼ ከአደይ ቤት ውሃ ወስጄ የመኪናዬን ራዲያተር ሞልቼ ሞተር አስነሳው። የከፋ ነገር ሳይመጣ ቢያንስ አክሱም እደርሳለሁ። ከዚያ ጣጣዬን እስክጨርስ ከአንዱ ገራዥ ወስጄ ያስተካክሉልኛል አልኩና ተበረታታው። ሕፃናቱ በአንዴ ከበቡኝ። የመኪናዋ ሞተር መነሳቱን ሲያዩ በጣም ደስ አላቸው። አጆሃ አጆሃ ንፉቅ ጸብኡ ይባባሉ ጀመር። ሁሉንም ልጆች ስሜ ለእስክርቢቶ መግዣ ብቻ እያልኩ ለሁሉም ፍራንክ ሰጠዋቸው። በቃ ፍንድቅ አሉ። ለጉዞ ዝግጁ መሆኔን ሳረጋግጥ ወደ አደይ አብረኸ ሄድኩኝ። አደይ መኪናዬ ደህና ውናለች ልሄድ ነው አልኩና እግዚአብሔር ይስጥልኝ አደይ ብዬ ጥቂት ብሮች አውጥቼ ከእጃቸው ላይ አስቀመጥኩ። ለእርሳቸው ብዙ ሆነና እቅፍ አድርገው ሳሙኝ። ምናልባት በዚያ ሰዓት እንደወጡ የቀሩትን ልጆቻቸውን እያሰቡ ይሆናል። በእኔ በኩል ግን በልጅነቴ በሞት የተለየችኝ እናቴን አስቤ አንገታቸው ስር ሽጉጥ ጣልኩ። ከፈረንሳይ ሽቱ ከአሜሪካ ሎሽን ይልቅ ጭስ ጭስ ከሚለው ጠረናቸው ጋር የሚወጣውን የእናትነት ፍቅር እየማኩ ብዙ ብቆይ በወደድኩ። ወደ መኪና ሳመራ ቀልጢፊ ተመለስሺ አዲሃ ከይቱሽ ሽዓል ቶሎ ተመለስሺ እናት እንዳይጨነቁ አሉኝ። አንጀት የተላወሰ አይጦርነት! አይንህን ጨለማ ጉልበትህን ቄጠማ ያድርገው አልኩኝ በምሬት። አደይን እየራኩ በሄድኩ ቁጥር የተናገሩት ነገር እውነትነቱ ጎልቶ ታየኝ። እንደወጡ መቅረት ግብራችን አይደለምን? የተወለድንበትን አካባቢ ያደግንበትን ቀይ ትተን ስንወጣ ሁልጊዜ መመለስ እንዳቀድን ገሚሶ በምቾት ባህር ሰጥሞ ሌላው በመከራ አሮንቃ ተዘፍቆ መቅረት እጣችን አልሆነም አልኩና ሆድ ባሰኝ። ሽሬ እንዳስላሴ ስደርስ ትላንት የረዱኝን ሰዎች ማርቼዲስ መኪና ቆሞ አየሁት። ከፊት ለፊቱ እጄ አቆምኩና ወርጄ ሰላምጣ ሰጧቸው። ሰላም አደርክ፣ እንኳን ደህና መጣህ እያሉ እየተቀባበሉ አክፎ ሳሙኝ። ቀጥለውም ጥሩ ሰዓት ነው የደረስክ፣ እኛም ወደ አክሱም ነው የምንሄደው፣ ከኋላ እንከተልሃለን፣ ረጋ ብለህ ንዳ። አክሱም እንደገባን ጥሩ ጋራዥ አለ፣ እኛ እንወስድልሃለን አሉኝ። በዚህ መሰረት ያለ ስጋት እነርሱን ከኋላ ያስከትዬ ከጠዋቱ ሶስት ሰዓት ከ አካባቢ አክሱም ከተማ ገባን። ወደ ከተማው መሃል ከመዝለቃችን በፊት የማርቼዲሱ መኪና የመብራት ምልክት ሲያደርግልኝ አየውና ዳርዤ ቆምኩ። አልፎኝ ሄደና ወደ ቀኝ ታጥፎ አንድ 50 ሜትር እንደሄደ ቆመና ከመኪናው ወረደ። እኔም ተከታትዬ ወረድኩ። በስተቀኝ በኩል በርከት ያሉ መኪኖች የቆሙበት ሰፊ ግቢ ያለው ጋራዥ ተመለከትኩ። ስማታ ህልቲ ናእሞ አለው። ቀይ መልከ መልካም ለግላጋ ወጣት የቆሸሸ ቱታ እንደለበሰ መፍቻ በቀኙ ይዞ ብቅ አለ። ሞቅ ያለ ሰላምታ ከሹፌሩ ጋር ከተለዋወጡ በኋላ ስማስኪ እርሱ ማርያም ጽዮንን ሊሳለም ከጎንደር መጥቶ መኪናው ራዲያተር አፈላበት። በደንብ አስተካክለትለትማ አለው። ዋይ ችግር የለም አለና ሰላምታ ሰጠኝ። እቃህን አውርድና ቁልፉን አምጣው። ነገ ተመለስ፣ ተሰርቶ ይቆይሃል አለኝ። እሺ አልኩና ፈጠን ብዬ ሻንጣዬንና የመኝታ ከረጢቴን አውጥቼ ቁልፉን ሰጠሁት። ገባና መኪናውን አስነስቶ ወደ ገራዥ ይዟት ሲገባ በቃ ወደ ማርያም ጽዮን አለኝ በእጁ እያሳየ። ዋጋ ሳልነጋገርና ሳልደራደር መሄዴ ቅር እያለኝ ማረፊያ ሆቴል ፍለጋ ሄድኩ። ቀደም ብዬ የማውቀውና የተለየ ግርማ ሞገስ ካለው የሃ ሆቴል ሄጄ አልቤርጎ ያዝኩ። በተከዜ በረሃ የተንቆረቆረው የሰውነት የወዝ ገግሮ ጠረኔም ለራሴ ስለከበደኝ ገላይን ታጥቤ በቂ ረፍቶ ስጄ ምሳ በላው። የጉዞ መዳረሻዬ ከአክሱም ከተማ ምስራቃዊ ዳርቻ ላይ የሚገኝ ጥንታዊ ገዳም ስለሆነ በማግስቱ በጠዋት ለመሄድ ወሰንኩ። በዕለቱ ግን ወደ ማታ ባለው ጊዜ አክሱም ጽዮንና አካባቢውን በደንብ መጎብኘት ፈለግኩ። ካረፍኩበት ይህ ሆቴል ሆኖ የአክሱም ጽዮን ቤተ ክርስቲያንና ሐውልቶቹ ቁልጭ ብለው ይታያሉ። ይህ ሆቴል ከህንፃ ዲዛይኑ ጀምሮ የጸጥታ ድባብ እንዲኖረው ተደርጎ የተሰራ ማለፊያ ሆቴል ነው። ምሳ ከጥሩ ቡና ጋር ራሴን ከጋበዝኩ በኋላ ቦርሳዬን አንግቼ ጉብኝቴን የንግሥተ ሳባ መዋኛ ተብሎ ከሚታመነው ማይሹም አካባቢ ጀመርኩ። አክሱምን በተደጋጋሚ የመጎብኘት እድል ገጥሞኛል። ሁሌም አዲስ፣ ሁሌም ምስጢሯ የማይፈታ ደርባባ ከተማ ናት። ሐውልቶቹን እንደ አዲስ በአድናቆት ጎብኝቼ ወደ ሙዚየሙ ሄድኩ። በቁፋሮ የተገኙ በርካታ የድንጋይ ላይ ጽሑፎች፣ የመገባበያያ ሳንቲሞች፣ የቤተ መንግሥት መገልገያዎች፣ የጦርና የጌጥ ቅርሶች፣ የአቅጣጫ አመልካች መሳሪያዎች ያስደምማሉ። የአክሱማውያንና የሳባውያንን ጥበብ ደርሰውበት የነበረውን ከፍታ ላይ ሰው አሁን ላይ ሆኖ የእኛ ታሪክ ነው ብሎ ለመቀበል ቢከብደው አይገርምም። ታሪካችንን ለመሸከም የሚከብደን ይመስለኛል። ስለሚከብደንም ይሆናል ከህሊና ወቀሳ ለመዳን ያለፈ ታሪካችንን ለመካድ ወይም ደካማ ጎኑን ብቻ ለማንሳት የምንገደድ። ቀጥሎ ያመራሁት በቀዳማዊ ኃይለ ሥላሴ ዘመን በእብነ በረድ በግሩም ሁኔታ ወደ ታነጸችው የድንግል ማርያም ቤተ ክርስቲያን ነበር ለረዥም ጊዜ በግንባሬ ተደፍቼ ቆየው። ምን ብዬ እንደ ጸለይ ካላውቅም ብቻ ዝም ማለት አሰኝቶኝ ነበር። ከዚህ ቤተ ክርስቲያን በስተ ደቡብ በአጼ ፋሲል ዘመነ መንግሥት በፋሲል ግንብ አምሳል የተሠራ ለወንዶች ብቻ የተፈቀደ ትልቅ ቤተ ክርስቲያን ይገኛል። ወደዚሁ አመራው። አክሱም ከተማ ቅድስናዋን ጠብቃ ለክርስቶስ ብቻ ተሞሽራ ለመኖር የወሰነች ከተማ ናት። አክሱም ሌላ ባል ወይም ውሽማ ለመፈለጓን ዘመናት የፈተኑት ታሪኳ ምስክር ነው። በተለይ በዚህ ግቢ ውስጥ ሁሉም ነገር በእርጋታና በምስጢር ይከናወናል። በሁለቱ አብያተ ክርስቲያን መካከል መለስተኛ ባለጉልላት ህንፃ ዙሪያውን በብረት አጥር ተከልሎ ይታያል። ይህ የታቦተ ጽዮን ማደሪያ ነው። ከማደሪያው በስተ ሰሜን ምስራቅ የቤተ ክርስቲያኑ ሙዚየም ይገኛል። የታቦተ ጽዮንን ማደሪያ ከመሳለሜ በፊት ወደ ሙዚየሙ አመራው። የቀኑ ውሎዬን ማሳረጊያ ለታቦተ ጽዮን ማደሪያ መደብኩ። በአንድ ወጣት ዲያቆን አማሃኝነት ሙዚየሙን አንድ ባንድ ጎበኘው። እውነት ለመናገር ኢትዮጵያ ውስጥ በተለያዩ ቦታዎች ካዩኋቸው ሙዚየሞች በአግባቡ የተደራጀው የአክሱም ጽዮን ሙዚየም መሆኑን መመስከር ይገባኛል። ያም ሆኖ የኢትዮጵያ ቤተ ክርስቲያን እናትና እምብርት ርዕሰ አድባራት ወገዳማት ለሆነችው አክሲዮን ጽዮን የአንሳት እንደሆነ እንጂ አይበዛባትም። የእያንዳንዱን ቅርስ ታሪክ በሚገባ እየመዘገብኩ ጉብኝቴንን አገባደርኩና ወደ ጽላተ ሙሴ ማደሪያ መራው። ሰዓቱ ወደ 12 ሰዓት ገደማ ሆኗል። ማደሪያው በጥርብ ድንጋይ በጥብቅ የተገነባ ሲሆን በስተምስራቅ በኩል ምንም መግቢያ የለውም። የብረት አጥሩ በርና የማደሪያው በር በስተ ምዕራብ በኩል ነው። ወደዚሁ አመራሁና የአጥሩን በር ተደግፌ ዓይኔን ጨፍኜ በዝምታ ቆየው። በአእምሮ የሚመላለሰው ነገር የጸሎት ቃላት ሳይሆን በቃ አድናቆትና መደመም ነው። ከቆምኩበት በ20ና 30 ሜትሮች ርቀት በእርግጥም ታቦተ ጽዮን ወይም የቃል ኪዳኑ ታቦት እንዳለች ማሰብ ድንቅ ነገር ነው። ከእነዚህ ሜትሮች ባነሰ ለመቅረብ ለማንም ያልተፈቀደ መሆኑን አውቃለሁ። በዚህ ርቀት መቆም በራሱ ግን ትልቅ መባረክ እንደሆነ ከበርካታ የጥንት ዓለም አቀፍ ተጓዦችና አሳሾች ጀምሮ የተረዳ ነገር መሆኑንም አጥንቻለሁ። እነዚህ አሳሾች የእኛን የሀበሾችን ክብርና መመረጥ ማጉላት እንዳይሆንባቸው ለአደባባይ ሳያበቁት ተቀብሮ ቀረ እንጂ በየግል ማስታወሻዎቻቸው አክሱምን ሲረግጡ በግንባራቸው ተደፍተው መሬቱን እንደሳሙ አሁን ከቆምኩበት አካባቢ ሆነው በተመስጦና በአድናቆት እንዳነቡ ጽፈዋል። እኔም እዚህ ቦታ መቆም የማይገባኝ ቢሆንም ፈጣሪ ምሕረቱ ብዙ ነውና ቆምኩ ብዬ ሳስብ ውስጤን የዝምታ ደስታ ዋጠው። ድንገት እንደምን ዋልክ የኔ ልጅ የሚል ልስልስ ያለ ድምፅ ሰማውና ዓይኔን ስገልጥ ከተዘጋው የብረት አጥር በር በስተ ውስጥ በኩል ዕጣን ዕጣን የሚሸት ቢጫ የምኖክሴ ልብስ የለበሱ አዛውንት መስቀላቸውን ዘረጉልኝ። የፈጣሪ አለ ሌላ ማንም ሰው ከዚች ቤተ መቅደስ ሊወጣ አይችልም። የቃል ኪዳኑ ታቦት ጠባቂ ናቸው አልኩ ለራሴ። ለረጅም ጊዜ መገተሬን አይተው ተጠራጥረው ይሆናል አልኩና አባታችን ይባርኩኝ አልኩ። እግዚአብሔር ይባርክህ፣ እግዚአብሔር ይፍታህ አሉና በመስቀል አሳለሙኝ። ቀጥለውም የእኔ ልጅ ደህና ነህ አሉኝ። ደህና ነኝ አባታችን፣ ብቻ በዚህ ቦታ መገኘቴ ተአምር ሆኖብኝ ነው መሰል አልኳቸው እየተንተባተብኩ። እውነት አለ የእኔ ልጅ አሉና ፈገግ ብለው አዩኝ። በአይኔ ሙሉ በሙሉ ላያቸው አልደፈርኩምና አቀረቀርኩ። ገዳሙም ማህበሩም ደህና ነው አሉኝ እንደዋዛ። ድንገት ቀን አልኩኝና የትኛው ገዳም አልኩ። የመጣህበት ነው እንጂ አሉና አባ ኪዳነ ማርያም ደህና ናቸው አሉኝ አስከትለው። የፈጣሪ ያለ አልኩና አእምሮ የመስራት ሲጀምር አባ ኪዳነ ማርያም ለሁለት ሰዎች መልእክት እንደላኩኝ ገባኝ። ለአባ ወልደ አረጋዊ ከሰርጉ እንዳይቀሩ አደራውትን የሚል አባ ወልደ አረጋዊ እኒህ ሊሆኑ አይችሉም። ምክንያቱም እኒህ ሰው እስከ ሥጋ ዘመን ፍጻሜያቸው ድረስ ከዚህ የብረት አጥር ሲያወጡ ከቃል ኪዳኑ ታቦት ላይ ርቁ የሕይወት ዘመን ብጻት ያላቸው ናቸው። ስለዚህ ወደ ሆነ ቦታ እንዲሄዱ መልእክት ሊላክላቸው አይችልም። እናም ሊሆኑ የሚችሉት አባ ተክለ ጽዮን ናቸው አልኩና አባታችን አባ ተክለ ጽዮን እርስዎ አልኳቸው። ፈገግ ብለው በዝምታ አዩኝ። ከዚህ በኋላ እርሳቸው መሆናቸውን ለማመን ሌላ ተጨማሪ መልስ አላስፈለገኝም። ግን ደግሞ ጥያቄው እኔን ለመፈተን መሆን አለበት አልኩና ስለ ገደሙም ሆነ ስለ አባ ኪዳነ ማርያም ደህንነት ለመናገር መሞከር ዝም ብሎ መቀባጠር እንደሆነ ገባኝ። ምክንያቱም እነርሱ በየዕለቱ የሚገናኙበት ሚስጥራዊ መስመር እንዳላቸው ግልጽ ነውና ልናገርስ ብል እነርሱ ያውቁኝ እንደሆነ እንጂ እኔ አባት ያውቂያቸው። አባታችን አልኩና ቦርሳዬን አውርጄ አስቤበት ሳይሆን በአጋጣሚ ቦርሳ ውስጥ የተቀመጠውንና እንድሰጥ የታዘዝኩትን በላስቲክ የተጠቀለለ ዕጣን አቀበልኳቸው። ተቀብለው ወደ አፍንጫቸው ጠቃ አድርገው አሸተቱትና ከማኅበረ ሥላሴ ገዳም የበረሃ ዱር የተለቀመ ዕጣን መዓዛው ግሩም ነው፣ በእግዚአብሔር ፊትም የተወደደ የጸሎት መሥዋዕት ነው አሉና ወደ ደረታቸው ጠጋ አደረጉት። ሁኔታው ግን ከዕጣኑ ይልቅ በአካል ለማየት የሚናፍቋቸውን የመናንያን ወንድሞቻቸውን ፍቅር ስላስታወሳቸው ይመስላል። እግዚአብሔር ይባርክህ በመንገድህም ይምራህ አሉና ጸሎት አድርገው በመስቀል አሳልመውኝ የወንድሞቻቸውን ስጦታ ይዘው ወደ ቃል ኪዳኑ ታቦት ማደሪያ ገብተው ተሰወሩ። እኔ በዚህ መካከል እንደ ባዶ ቀፎ ወይም ቱቦ ነኝ። እርምጃዬንና ማረፊያዬን ሁሉ እንደተቆጣጠሩኝ ስረዳ ወደ መሬት ሰግጄ ቀና አልኩና ፈጣሪ ሆይ የድፍረት ኃጢአቴን ይቅር በለኝ፣ ይህን ሁሉ ነገር ለበጎ አድርግልኝ አልኩኝ። የአክሱም ጽዮን ግቢ በምሽት ድባብ እየተዋጠ ነው። በአግራሞትና በተደሞ ቅዱሱን ግቢ በቀስታ እየተራመርኩ አቋርጬ ወደ ማረፊያዬ የሃ ሆቴል አመራው።